ዛሬ የመሰናበቻ ትምህርቴን የማደርገው በዚህ ፕሮግራም ላይ የመጨረሻ ይሆናል ብዬ ያሰብኩት እህቶቻችን ሰርግ ላይ ያላቸውን ኢስላም የማይወደውን ነገር አላህ የሚጠላውን ነቢዩ ሰለላሁ ዐለይሂ ወሰለም ያስጠነቀቁትን ነገር አይቼ የዛሬውን ትምህርቴን ወይም ይህንን ፕሮግራሜን በዚሁ አቆማለሁ ብዬ አስባለሁ። ውድ እህቶቼ ኢስላም ጋብቻን ያበረታታል። ኢስላም ጋብቻን መፍቀድ ብቻ ሳይሆን ግዴታ የሚሆንበትም ጊዜ አለው ይላል። ኢስላም ጋብቻን በሶስት አይነት ይከፍለዋል። አንደኛ ግዴታ የሚሆንበት ጊዜ አለ። በስሜት የተጠቃ ሰው ጋብቻ አፈጽሞ ስሜቱን ማርካት ካልቻለ ለሐራም እንደሚጋለጥ ያመነ ወይም ወደዚያ አቅጣጫ እየሄደ መሆኑን የተረዳ ወንድም ሆነ ሴት ማግባት ግዴታው ነው። በሐላል ካልሸፈነው በሐራም ሊያስገድደው ይችላል። በሐራም ላይ ወድቃለሁ ብሎ ካመነ ማግባት ግዴታው ነው። ደሃ ከሆነ ምን ያደርገዋል? ማግባት ሌላ ኃላፊነት አለው። ምንድን ነው የሚሆነው ከተባለ የኩኑ ፉቀራ ዩግኒሂሙላህ ደሃ ከሆኑም አላህ ያከብራቸዋል። ካልቻለ ካልቻለ የመጨረሻ ከእጅ ወዳፍ እንኳን የሚለው ከሌለው በጾም ራሱን መቆጣጠርና ማድከም ያስፈልገዋል። ይሄ ወንድ ብቻ እኮ አይደለም፣ ለሴትም እንዲሁ ነው። ስለዚህ ጋብቻ ግዴታ ነገር ከሆነ አላህ የወደደው ነገር ከሆነ ያገባ ሰው ከአንድ እንግዲህ ጋብቻው ደግሞ የሚወደደው መቼ ነው? ስሜቱ ችግር የለበትም። ግን ቢያገባና ቢወልድ አቅሙ አለው። ይህንን ማድረጉ ይወደድለታል። ምንም ነገር የለውም። አግብቶ ምንም እንደሚያደርግ አያውቀውም። አስሉ ሴት ማስተናገድ የሚችል አይደለም ወይም እሷ ወንድ ማስተናገድ የምትችል ሴት አይደለችም በተለያየ ምክንያት ይሄ ከሆነ ደግሞ ማግባት ሐራም ይሆናል ስለዚህ ሶስት አይነት ነው ያለው እና አንቺ ከየትኛው ክፍል እንደሆንሽ ራስሽን ወቂ ያላገባችሁት ማለት ይሄ ነው ያገባችሁትም ያላገባችሁትም ሰርግ ላይ ሊፈጠሩ የሚችሉ ነገሮችን ላወራ ፈልጌ ነው ጋብቻ ላይ አንደኛ እንደው በዚህ በጋብቻ ዙሪያ ጋብቻን ማዘግየት ብዙ ወንዶች ሳያገቡ ጊዜያቸውን ማሳለፍ ብዙ ሴቶች ቤት ሰርቼ እንዲህ ብዬ መኪና ገዝቼ ኑሮዬን አስተካክዬ እያሉ ጊዜያቸውን ማሳለፍ በጣም መጥፎ ነው። በተለይ ሴቶቹ በዘገያችሁ ቁጥር እያለፋችሁ ነው የሚመጣው። የሴት ልጅ በጋብቻ በጣም የምትፈለግበት እድሜ ከየት እስከ የት እንደሆነ ለእናንተ መንገድ ለቀባሪ ማርዳት ነው። መጀመሪያ ተመራጮች ትሆኛለሽ። ከዚያ በኋላ ደግሞ መሀከል ላይ ትሆኛለሽ፣ ከአማራጮች ትሆኛለሽ። ሶስተኛው ላይ ደግሞ ጠያቂ ሁሉ ይጠፋል። ምክንያቱም ሁሉም ሰው ላግባ ሲል ልጅ ነገር ይፈልጋል፣ ልጅ ሴት ይፈልጋል። ስለዚህ እድሜን መጠቀም ያስፈልጋል። እናግባ የሚሏችሁ ወንዶች ራሱ እድሜያችሁን ሊፈጅባችሁ አይገባም። ለዚህ ነው አትጓተቱ። እጮኛችን ናቸው፣ ጓደኞችን ናቸው ምናምን እያላችሁ ጊዜያችሁን አትፍጩ። በቃ ይሄ ልጅ ሊያገባሽ ይፈልጋል፣ ህይወታችሁ አለ፣ ተጠያየቁ፣ ኒካህ ሰሩ፣ ኑሯችሁን ጀምሩ። ሀታ ባትገናኙ እንኳን ኒካ ታስሮ አንቺም እሱን እሱም አንቺን እያሰባችሁ ብትኖሩ አላህ ዘንዳ ትልቅ ምንዳ ነው ያለው እና አንዱ ይሄ ነው። ሁለተኛው ጋብቻ አውዙ ቢላህ እኔ በየት አይቼው በጓደኞች አይቼዋለሁ እያላችሁ ሴቶችም ሆናችሁ ወንዶቹ ጋብቻን ችላ ማለት የባህታዊነት የመነኩሴ ስራ ነው፣ የእስላም ስራ አይደለም። ሁለተኛው ጋብቻ ላይ በጣም ጥንቃቄ ማድረግ ያለብን ነገር የምንፈልገው ወንዶቹም ሴቶችን ልትመርጡ ይገባችኋል። የሚሆኗችሁን ሴቶች ነው ማግባት። ልትቀጥሩ የምትችሏቸውን ከነሱ ጋር ህይወት እንመራለን ብላችሁ የምታስቡትን ሴቶች ነው ማግባት ያለባችሁ። ሴቶችም እንዲሁ የልጆቻችሁ አባቶች ቢሆኑም የምትወዷቸውን ወንዶች ነው ማግባት ያለባችሁ። የልጆቻችሁ እናቶች ቢሆኑ ምን ያህል ይጠቅማሉ ብላችሁ እንዲያው ባጭሩ ብንሞት ወልደን ከሷ ወልደን ብንሞት ልጄን አላህ ፊት በማያስጠይቅ መልኩ ታሳድግልኛለች ብሞት አላህ ዘንድ ልጄን ጠብቆ ያሳድግልኛል ብላችሁ የምታምኑት ወንዶች ጋር ነው መወለድና ሴቶች ጋር መወለድ ያለበት። ስለዚህ የትዳራችሁን እንትን መምረጥ አለባችሁ። ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀ ፈዘውጁሁ ዲኑንና ስነ ምግባሩን የምትደሰቱበት ሰው ከመጣ ዳሩት ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ይህን ካላረጋችሁ ሳር ቅጠሉን የሚያዳርስ በላ ይመጣል ነው። ሲመጣ ምን አለህ አይባልም። ምን ያህል ቤት ሰርተሃል፣ የት ከተማ ላይ ነው፣ ወዴት ሀገር ነው የምትነግደው፣ የንግድ ፍቃድህ ምንድን ነው እያላችሁ እንትን አትበሉ። ስንቱ ሰው ንግድ አለው፣ የንግድ ፍቃድ ያወጣል። ስንቱ ሰው ቪላ ይሰራል፣ ንገሩኝ እስቲ። እኮ አዲስ አበባ ላይ የምናየው ወንድ ሁሉ ለማግባት ቪላ መስራት አለበት። ከአባይ እስከ አዋሽ ነው እኮ የሚሆነው ከተማው ራሱ የሚዘረጠጠው። ያ ሁሉ ሰው ቪላ ይስራ ከተባለ፣ ስለዚህ ባካችሁ እንደው ትዳር ላይ መመረጥ ያለበትን ነገር ረስተን መመረጥ የሌለበት ነገር ላይ እያተኮርነ ትዳሮችን አናበላሽ። تنكح المرأة لأربع لمالها لجمالها لحسبها لدينها فاظفر بذات الدين بذات الدين تريبت يداك ሰዎች ወንዶች ሴቶቹን ሲፈልጓቸው ከአራት ለአንድ ነገር ነው። አንዳንዱ መልኳን ይላል፣ ሌላው ገንዘቧን ይላል፣ ሌላው ዘሯን ይላል፣ ሌላው እምነቷና ስነ ምግባሯን ይላል። ገንዘብ ያለ ሰው መልኩ አብሮ ቢኖር አይጠላም። ዘሯም ሻል ያለ ቢሆን አይጠላም። ዲን ያላት ቢሆንም አይጠላም። ግን ምርጫ ቢሆን አራት ቦታ ላይ ተበታትኖ ቢመጣ ገንዘብ ያላታለች፣ ሌላ ምንም ነገር የላትም። መልክም የላትም፣ ዘሯም አይረባም፣ ሃይማኖትም የላትም። እቺ ደግሞ ሃይማኖት ብቻ ነው ያላት፣ ገንዘብ የላት፣ ምን የላት ቢባል ፈዝፈር ቢዛት ዲን ነው ምረጥ እሷን። አንዳንድ ወንድ ምንም ይሁን ምን ዲን ያላት ከሆነች አላህ ጥሎ አይጥለኝም ብሎ እሷን የሚያገባ አለ። ሌላው ደግሞ መልክ ይኑራት እንጂ ምንም አይኑራት የሚል አለ። ሌላው ገንዘብ ይኑራት እንጂ ምንም አይኑራት የሚል አለ። ሌላው የዘሯ ጉዳይ ሰማይ ጠቀስ ዘር ምርጥ ዘር ይሁን እንጂ ችግር የለውም የሚል አለ። ነብዩ ግን ሰለላሁ ዐለይሂ ወሰለም ምን አሉ? ፈርድ ቢዛቲ ዲን ተሪበት ይላሉ። ጋብቻን በትክክል እንዳይፈጸም እንዳይሄድ የሚያስችሉ የሴቶቹ እንቅፋት ትልቁ መህር ላይ ነው። መህር እንደ ሽያጭ መስል ይሄ ይበቃኛል፣ ይሄ አይበቃኝም፣ በጣም ወንዶቹን የሚፈታተን ክፍያ እየሆነ ምክንያቱም እንደ ዝናም ሆነና አሁን አሁን በጣም አስቸግሯል። አይሰሩሁነ በረከተን አክሰሩሁነ በረከተን አይሰሩሁነ ሙእነተን ነው። ከሴቶቹ ሁሉ ረድኤት ይዘው በብዛት የሚመጡ የተባረከ ትዳር የሚሆኑ ሴቶች ወጫቸው የቀነ ሙእናቸው የቀነሰ ልፋታቸው የቀነሰ ሲጠየቁ ነገ ነገ ወዲያ እያሉ አመት ሁለት አመት የማያጓትቱ ጋብቻ ሲባል መታጫ፣ መጣያ፣ መህር፣ ማስረጊያ፣ መመለሻ እያሉ መከራ የማያሳዩ ማለት ነው እኮ أيسرهن مؤنة ማለት ቤት አለህ ወይ መኪና አለህ ወይ ቲቪ አለህ ወይ ቪዲዮ አለህ ወይ ምናምን አለህ ወይ እያሉ የማያስቸግሩ أكثرهن ሙእነተን ነው አይሰሩሁ ሙእነተን ነው ሌላው እንግዲህ የመተጫጫ ቀለበት የቃል ኪዳን ቀለበት የምናምን ኬክ የሙሽራ መኪና የሰርግ ቀን እንትን ከዚያ ደግሞ የቅልቅል ቀን የምን እያሉ በድግስ በድግስ አድርጎ ሰውን ማንገላታት ይሄ ትዳሮችን ወደ ዜሮ ያወረዳቸው ቬሎ መልበስ አለብን ብለው የሙሽራ መኪና ለሊሞዚን መከራየት አለብን ብሎ በአውቶቡስ ስትጋፋ የነበረች ሴት የሰርጓ ቀን የአምስት ሺህ ብር አሁን እንግዲህ የአምስት ሺህ ብር ብሎ ዛሬ አምሳ ሺህ ብር ሆኖ ይሆናል። እኔ የማውቀው የዛሬ ሀያ ዓመት ነው። የአምስት ሺህ ብር መኪና የቤት የሙሽራ መኪና ተከራይታ በሁለተኛው ቀን እኮ መርካቶ መሄድ ካለባት ሽንኩርት ልትገዛ በባስ ነው የምትጋፋው። እንዴት ይሆናል ይሄ? ለዚህ ባካችሁ ጋብቻን አቃሉት። ሀታ በሙሽርነት ቀን ለመሞሸር እሷን በእንትን ጸጉር ቤት የሙሽራ ልብስ የምናምን ተብሎ የሚሰጠው የሚወጣው ወጪ ለሆቴል አዳራሽ ለምናምን ተብሎ የሚወጣው ነገር በጣም አደገኛ ነው። ሰዎች ትዳር ለምን አታገቡ ስላቸው ወንዶች ከተገባ በኋላማ ምን ችግር ነበረው? ግን ያንን ፈተና እንዴት ይታለፋል? እኔ አስታውሳለሁ በደርግ ጊዜ አንድ ጓደኛችን በደርግ ጊዜ 800 ብር ጥሩ ደሞዝ የሚባል ነው። አንድ ሺማ የሚኒስትሮቹ ነው እና 800 ብር ደሞዝ አለው። የውሎ እንትን እቺ እንትን አበልም አለው አንዳንድ ጊዜ እና ትልቅ ስልጣን ያለው ነው። ለምን አታገባም ብለን ስንቆጣው ወላሂ አሁን ችግር የለኝም ማግባት እንትን ማለት እችላለሁኝ ኑሮ መምራት እችላለሁኝ አለ። ግን በጣም አደገኛ የሆነው ይሄ ከጋብቻ በፊት ያለው ከማጨት ጀምሮ ያለው ነው አለኝ። አሁን ደግሞ የባሰ ሆኗል። በቃ ፈረንጆቹን እያየን ልክ እነሱ ያሉትን ለተተቢዑነ ሰነነ መን ካነ ቀብለኩም ሐዝወል ቁዘቲ ቢልቁዛ ሽብረን ቢሽብር ነው ስንዝር በስንዝር ክንድ በክንድ እያላችሁ ፈረንጆቹን ወይም እስላም ያልሆኑ ማህበረሰቦችን አይሁዳና ነሳራን ትከተላላችሁ። ሐታ ጁሕረ ዶብ ቢገቡ እንኳን ለደኸልቱሙ። ጁሕረ ዶብ ማለት እኮ ይሄ ድብ የሚባለው ጉድጓድ ውስጥ ነው የሚኖረው። የሚያራውም እዚያ ነው፣ የሚሸናው እዚያ ነው፣ የሚበላው እዚያ ነው። በጣም እንኳን እሱ ውስጥ አይደለም እሱ ሲወጣ እንኳን በአካባቢው ያለው ግማት በጣም ነው ሰውን የሚያስቸግረው ይባላል። እሱ ዋሻ ውስጥ ሲገቡ ብታወቻቸው ብታዋቸው ኸይር ቢኖር ነው እዚያ ውስጥ ለሚጠቅም ነገር ቢኖር ነው ብላችሁ ትገባላችሁ። ፈረንጆቹና ሌሎቹን ኢስላም ያልሆኑ አካሎችን ለሚያመጡ ኸይር ነገሮች ላይ አዎ ተጠቀሙ። ግን የማይረባ ነገር ላይ ገደል ይዟችሁ ለሚገባ ትዳር ለሚያፈርስ ኑሮ ለሚያባክን ነገር ላይ አትከተሏቸው። እናንተ ኢስላም የሰጣችሁ ኢስላም ያስቀመጠው አስተምሮት አለና እሱን ተከተሉ ነው። እንግዲህ ያው ሴት ልጅ በሰርግ ጋራ ብቻ ባይሆንም አንዳንዶቹ እኮ ልቅሶም ላይ ቢሆን ሳያረጉት አይቀሩም። ሽቶ ተቀብቶ ውጭ መውጣት ነው። አንዷ ሽቶ ብቻ አይደለም ተቀባብቶ መረ በተለይ ፊታችሁን ማትሸፍኑ ከሆነ ሰውነታችሁን ማትሸፍኑ ከሆነ ተቀባብታችሁ ከወጣችሁ የወንጀል ወንጀል ነው የሚሆነው። ፊታችሁን የማትሸፍኑ ሙስሊም ሴቶች አላህን ፍሩ፣ ተቀባብታችሁ አትውጡ። ተቀባብታችሁ ከሆነ እንኳን ቤት ውስጥ ፊታችሁን ታጥባችሁ normal ሆናችሁ ውጡ። ልትታጩ አይደለም የምትወጡት። ማጌጥ ያለባችሁ የሚፈለግ ወንድ አጠገባችሁ አጠገባችሁ ላለ ወንድ ነው፣ ለባላችሁ ነው። لكن ተቀባብቶ መውጣት፣ ተጋጊጦ መውጣት ከፍተኛ ጥፋት ነው። ሰርግ ላይ ሲባል ከሙሽራይቱ ያላነሰ ሚዜዎቹ፣ አጃቢዎቹ፣ እህቶቿ፣ እናቷ፣ አክስቶቿ በሙሉ ከሙሽራዋ ያላነሰ ጌጥ አጊጠው ነው የሚሄዱት። ምንድን አሁንማ ደግሞ የሚዜ የሚዜ ልብስ ሁሉ ሙሽራው አለበት አሉ እንትን የሚባል እንደዚሁ ሆኖ ደግሞ ከአጅነቢ ጋር ነው የምትጋፈው የምትጋፋው የምትሳፈረው ከእንትን ጋር ነው። ስለዚህ ሰርግ አታስርጉ አንልም፣ ሰርግ አትሄዱ አንልም። ስትሄዱ ግን ስርዓት ጠብቃችሁ ሂዱ፣ አዳቡን ጠብቃችሁ ሂዱ። ሽቶ መቀባት የለባችሁም፣ እንደው ማጌጥም የለባችሁም። አለበለዚያ እዚያ ጓደኞቻችን ጋራ አምሮብን መታየት እንፈልጋለን ካላችሁ ሴት ለሴት አጊጡና ተሸፋፍናችሁ ሁሉ ሽቶ ግን በፍጹም ብትሸፈኑም አትቀቡ። ምክንያቱም ስትሄዱ የሆነ ወንድ የእናንተን ሽታ ያሸተና የእናንተ ሽታ ወንዶችን አዛ ያረጋቸዋል። አዛ አታድርጉ ሰዎችን። ሰርግ ሂዶ ተቀባብታችሁ ሽቶ ተቀብታችሁ ሄዶ ደግሞ ወንድና ሴት አንድ ላይ መደባለቅ የወንጀል ወንጀል ነው። እሱ ደግሞ እርግጥ አሁን አሁን አሁን ወንድና ሴት የመደባለቅ ነገር ብዙ የቀረ ይመስለኛል። ላኪን አንዳንድ አካባቢ ላይ አሁንም ይሄ ነገር ሊቀጥል ይችላልና ጥንቃቄ ያስፈልጋል። እኔ ከዚህ የባሰ ደግሞ አሁን በጋብቻ ዓለም ላይ በጋብቻ ዓለም ላይ በጣም ጥንቃቄ መደረግ ያለበት ያለ ምርመራ ወደ ጋብቻ መሄድ ነው። አሁን ብዙ በሽታዎች፣ ተላላፊ በሽታዎች በዓለም ላይ ተበትነው ነው ያሉት። በተለይ ይሄ እስካሁን ድረስ መድኃኒት ያልተገኘለት የሚባለው የኤች አይቪ በሽታ በጋብ በግንኙነት የተነሳ እንደሚተላለፍ ይታወቃል። ጋብቻ ደግሞ ዋናው ዓላማው ለግንኙነት ነው። ይህንን የዚህን ጤናነት ሳያረጋግጡ ዘሎ ጋብቻ ላይ መግባት እሷም ከሆነች ያለባት እንደ ነፍሰ ገዳይ ነው የምትቆጠረው። እሱም ከሆነ ያለበት እንደ ነፍሰ ገዳይነት ነው የሚቆጠረው። ይህንን በጣም ልናስብበትና ጥንቃቄ ልናደርግ ይገባናል። እዚያው ሰርግ ላይ የተገኛችሁ እህቶች እህቶቻችሁ ያልሆነ ስራ እየሰሩ ካያችኋቸው ልትመክሯቸው፣ ልትቆጧቸው፣ ልታስታውሷቸው፣ አምር ቢል ማዕሩፍ ነህይ ሙንከር ልታደርጉ ይገባል። ዝም ብላችሁ ልታዩ አይገባም። በሰርግ ላይ ስትገናኙ፣ በታዚያ ላይ ስትገናኙ ሀሜት አሉባልታ አንዷ ሌላዋን ነገር አምጥታ ከአንዷ ወደ ሌላ ማድረስ እነዚህ እነዚህ ነገሮችንም እያያችሁ ዝም ልትሉ አይገባም። እንግዲህ ከዚህ የባሰ ደግሞ ይሄ እንድነው ቅንድብ መቀንደብ እና ጥርስን ንቅሳት፣ የፊት መነቀስ፣ አንገት መነቀስ፣ እጅ ንቅሳት፣ እነዚህ እነዚህ አይነት ነገሮችን በጣም ጥንቃቄ ልታደርጉ ይገባል። ከሰርግ ጋርም ሆነ ከሌላ ቦታ ላይ የተያያዘ ጸጉር መቀጠል ጸጉር መቀጠል የኛ ሀገር ሰው ያ አላህ የጸጉር መቀጠል ነገር በቃ ከሌላው ሀገር የባሰ ይመስላል። ምክንያቱም ጸጉሩ ብዙ የኛ ብዙ አያድግም መሰለኝ እና በቴሌቪዥን ላይ በምናምን ላይ የሚያዩት ነገር ጸጉራቸው የረዘሙ ሴቶች ሲያዩ አሀ ለምን አልገዛውም ብለው ምን ጸጉር እንደሆነ ባናቅም የፈረስ ወይም የሆነ ነገር ይሆናል። እሱን አምጥታ ተሸክማ መሄድ ኢስላም ይሄንን ሁሉ ያወግዛል። ይሄንን ነገር ይከለክላል። የራስሽን ጸጉር ተንከባክበሽ አሳድገሽ ህይወትሽን ባለሽ ተብቃቅተሽ ልትመሪ ይገባሻል። ግን አታሎ የአንቺ ጸጉር ያልሆነውን የአንቺ ጸጉር አስመስለሽ ለማሳየት ከሆነ ትልቅ ወንጀል ነው። አንዳንዶቹ ደግሞ ከዚህ ጋር በተያያዘ ማለት ነው እምቢ አላረጅም የሚባል ተረተ ወሬ አለ። እሷ እኮ አርጅታለች፣ የልጅ ልጇን እየዳረች ይሆናል። ግን ጸጉሯን ግጥም አርጋ ጥቁር ትቀባና ወይም ጥቁር የሆነ ጸጉር ትገዛና ይህ ወጣት ነኝ ለማለት ነው። ሱብሃንአላህ የአላህን ኒዕማ የአላህን ኑር አለመቀበል ነው የሚሆነው። የአላህን ጸጋ አለመቀበል ነው። ይሄን ያህል አድርጎልን አላረክልንም ነው የሚሆነው። ይህን ሁሉ ሙኻለፋት እኔ እያንዳንዱ ሐዲሱን ምናምኑን ዑለማዎች ያሉትን አምጥቼ ብዙ ማውራት እችላለሁ። ላኪን እንዲያው አለፍ አለፍ አድርጌ ከነካሁኝ እናንተ እነዚህን ሰብሰብ አድርጋችሁ እንዴ ይሄ ሰውዬ የሚለፈልፈው ይሄ ሰውዬ የሚያወራው ነገር እውነት ነው ብላችሁ ዘወር ብላችሁ ኪታቦችንም ሐዲሶችንም ፊቅሆችንም እንድታዩ ዑለማዎቻችሁንም እንድትጠይቁ ነው። ሰርጎቻችን ከአላህ ረህመት የሚያመጣ ሱና ሳይሆን የአላህን ቁጣ ሊያመጣ የሚችል የወንጀል መጠራቀሚያ ሆነ። ሱብሓነ አላህ በሰርግም ሆነ በተለያዩ አጋጣሚዎች ላይ ከሚፈጠሩ እህቶቻችን ከሚሰሩ ስህተቶች መካከል ጸጉርን ሰብስቦ ወደ ላይ ማቆም እንደዚህ ቀን ማኢላት ሙሚላት ርኡስሁነ ከአስኒመት ልቡክት ድሮ ያፍሩ ነበረ ሴቶቹ በቃ ከተማ ላይ ፒያሳ ላይ የምናያቸው ሴቶች ነበሩ እንደዚህ አድርገው የምናያቸው አሁን እቤት ውስጥም ቢሆን እንደዚህ አድርገው አስረው ስትሄዱ ታያቸዋለን። ምን ነው ክልክል አይደል እንዴ? ክልክል እኮ ነው። ነቢ ስ ላ ስለም እኮ ከልክለዋል። ሲንፋኒ ምን አህሊ ናር ነው። ሁለት ቡድኖች የእሳት ቡድኖች አሉ ያላ ያልደረስኩባቸው ካሲያቱን አሪያት ለብሰው ያለበሱ የሆኑ የለባሽ ራቁት የሆኑ ማኢላቱን ሙሚላት ራሳቸው የሚዘነባበሉ የሌላ ሰውም የወንዶችን ልብም የሚያዘናብሉ ራሳቸው የግመል ሻኛ የመሰለ እንደዚህ ቀጥ ያለ ጉብ ያለ እኒህ ሰዎች ጀነት አይገቡም፣ የጀነትን ሽታም አያገኙም ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ በጣም አደገኛ ትልቅ ጥፋቶች ናቸው። አረ የሚያሳፍረው ደግሞ ከዚህ የበለጠ ወይም እንደው ከዚህ የበለጠ የሚያስጠላው የሴቶቹ ጥፍር እንዴት ነው? አላስጠላችሁም? እንዲያው የሆነች ቆንጆ ሴት እንኳን ሁና ጥፍሯን ስታይ ወደ ጥፍሯ አካባቢ ስትደርስ የመጨረሻ ነው የሚያስጠላው። የድመት ጥፍር የመሰለ እንደዚህ የሚያስፈራራ ያውም የተቆጣች ድመት ጥፍሯን የመዘዘች ምንድን ነው እዚያው ላይ ደግሞ የተለያዩ ከለሮች ይቀቡታል። በቃ የሆነ ሰው መሆናቸው ቀርቶ አውሬ መሰሉ ጥፍራቸው እንደ አውሬ የሚያረጋቸው ሴቶችና እህቶችን እያየን ያለ ነው። ርቢ ጠፍር በጣም ጥፍር በጣም ረዘመ ከተባለ ቆየ ከተባለ ከሀያ ቀን መቆየት በላይ መሄድ የለበትም። ጥፍርን ማስረዘም ምንድን ነው ፋይዳው? እኔ ለምንድን ነው እንትን የሆነው? ምን ጥቅም አለው? አንዳንዶቹማ የራሳቸው ጥፍር አይደለም አሉኝ እኮ አሁንማ የሆነ ነገር ፕላስቲክ ነገር ሰርተውላቸው እሱን ነው ተርኪብ የሚያደርጉት አሉኝ። ጥፍር ያምራል፣ ጥፍር መርዘም ሴት ልጅ ያሳምራል ብሎ ማን የሚያሳምር ቢሆን እኮ ነብዩ ሰለላሁ ዐለይሂ ወሰለም ተውት ይሏችሁ ነበር የሚያሳምርን ነገር እኮ ነግረዋል። ፀጉራችሁን እንዳትነኩ ብለዋል። ቅንድባችሁን እንዳትነኩ ብለዋል። ሌሎችንም ነገሮች። ስለዚህ እነዚህና መሰሎች በጣም አስቸጋሪ ጉዳዮች ናቸው። እንግዲህ ብዙ ነገሩን ማለት ይቻላል። አንዳንድ እህቶቻችን አላህ ሲፈጥረን ጉንጫቸው ላይ የሆነች ሄና ነገር ያለችባቸው ሴቶች አሉ። ታምራለች እሷ ነገር ግን ሌሎቹ የላቸውም። እኔ ለምን አላደርግም በሚል አንዳንዱ ሆን ብለው ሰውነታቸውን በመብጣት ልዩ ነገር ለማድረግ የሚያቆስሏሉ አሉ አሉ። ሌሎቹ ደግሞ በቀለም በ color ለማድረግ ይህም የማይረባ ፎርጂድ የማታለያ ነገር አይጠቅምም። ይሄ ሁሉ ልናደርግ ይሄ ሁሉ ስህተት ላይ ልንወድቅ የቻልነው የረሱሉ ሰለላሁ ዐለይሂ ወሰለም ሱና ስለተውነ ነው። يا الله سبحانه وتعالى قرآن سلال تكتلنا سنزي هل استجيبوا لربكم استجيبوا ل الله تزاز لنبي صلى الله عليه وسلم سنة متزاز يسفل لها صحابة وچو لموتو سي نبي لموتو سيلو صحابة تشو بتام عزنونا بكا ተክዘው ሲያዋቸው ምን ሆናችሁ ነው አሏቸው ይባላል። ነቢዩ ሰለላሁ ዐለይሂ ወሰለም ሲጠይቋቸው ያው እርስዎ ሞቱ፣ እርስዎ ከሞቱ እንግዲህ ወህ የለም መቋረጡ ነው ብለን ነው ሲሏቸው፣ ተረክቱ ፊኩም አሉ መሀላችሁ እኮ ትቼላችኋለሁ ሁለት ነገር ቁርአንና ሐዲስን። ቁርአንና ሐዲስን ይዛችሁ ቀጥ ብላችሁ ከሄዳችሁ ወደ ቀኝም ወደ ግራም አትገቡም፣ አትሳሳቱም። تركت فيكم ما إن تمسكتم بهما لن تضلوا بعدي كتاب الله وسنتي ብለዋል። የረሱሉ صلى الله عليه وسلم ሱና ተከትለን እስከሄድን ድረስ የሰለፎችን መንገድ አክብረን እስከሄድን ድረስ ከስህተት እንጠበቃለን። አለበለዚያ ግን የማንም መጫወቻ እንሆንና ዱንያም አኼራችንም እንዳይጠፋ እፈራለሁ። አላህ ስብሓነሁ ወተዓላ ይወፍቀን። አላህ ስብሓነሁ ወተዓላ ኸይሩን ይምረጥልን። የነቢዩን ሱና ተከትሎ ከሚሄዱና የነቢዩን ሸፋዓ ከሚያገኙ ከነቢዩ ጋራ ፊርደውሰል አላ ከሚቀሰቀሱ ሰዎች አላህ እንዲያደርገን ወንድሞች እህቶች፣ ጥሩ ነገር ተናግሬ ከሆነ ከአላህና ከነብዩ ነው። ተሳስቼ ከሆነ የራሴ ስለሆነ ዱዓ እንድታደርጉልኝ አላህ ስብሓነሁ ወተዓላ አፉ እንዲለይ እንድትለምኑልኝ አደራ እያልኩኝ ይህንን ፕሮግራም መልካም ምክር ለጥሩ ምክሮች፣ ለጥሩ እህቶች፣ ለመልካም ሴቶች የሚለውን እዚህ ላይ አቁማለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።